የፍትህ ሬዲዮ ሶስተኛ ስርጭት ፕሮግራም አሁን ይጀምራል። መፍትሄን አላስነካም እስልምናዬንም አላስደፍርም በማለት በቆራጥነት እየታገላችሁ ያላችሁት ድንቅ ትውልድ የሆናችሁት የኢትዮጵያ ሙስሊሞች እንደምን ሰነበታችሁ? ኢሰብአዊ ድብደባውና አሰቃቂ ግርፋቱ ሳይበግራችሁ ቃላችሁን እንደጠበቃችሁ በእስር ቤት የምትገኙት ውድ ኮሚቴዎቻችንና ወንድሞቻችን የእስር ቤት ኑሮ እንዴት ይዟችኋል? የአላህ ሰላምና አዝነት በእናንተ ላይ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምጽ ነው። ዛሬ ዘንላችሁ የቀረብነው ፍትህ ሬዲዮ ለሶስተኛ ጊዜ ያዘጋጀቻቸውን ዝግጅቶች ነው። አሁን በቀጥታ ወደ ሳምንታዊ ዜናዎች ነው የምናልፈው። ዜናዎቹን የምታሰማን ኑር ሁዳናት። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። አሁን ሳምንታዊውን የፍትህ ዜና እናሰማለን። በቅድሚያ ምርሶቹን ህገ መንግስቱ የጠደቀበትን 18ኛ አመት ምክንያት በማድረግ ትናንት ጁማ በመላው ኢትዮጵያ ከባድ ተቃውሞ ተደረገ። በኢዳል አልፈጥርና በአረፋ ተደርገው ከነበሩ ተቃውሞዎች በኋላ በአይነቱ ልዩ በነበረው በትናንቱ ተቃውሞ ህገ መንግስቱ እንዲከበር ተጠይቋል። ሐሙስ ዳር 27 2005 ፍርድ ቤት መቅረብ የነበረባቸው ኮሚቴዎቻችን ሳይቀርቡ ቀሩ። የመንግስት ሹመኞች የሆኑት አዲሶቹ የመጅልስ አመራሮች ፍትህ ሬዲዮን በተመለከተ እንደተወያዩ ምንጮች ጠቆሙ። መجلسው በአወሊያ መስጂድ ሁሉም ሶላቶች እንዲሰገዱበት ድንገተኛ ትዕዛዝ አውርዷል። በሙስሊሙ ማህበረሰብ የድምጻችን ይሰማ ተቃውሞ በተመለከተ ከፍተኛ የመንግስት ባለስልጣናትን እንዳስጠነቃቸው ተሰማ። መንግስት በደሴ ከተማ ሸዋበር መስጂድ ኢማም የሆኑትን ኡስታዝ ያዕቆት አብዱል መጂድ ላይ ክስ መሰረተ። ዜናውን በዝርዝር የኢትዮጵያ ህገ መንግስት የጸደቀበትን 18ኛ ዓመት ዋዜማን ምክንያት በማድረግ ሙስሊሙ ህብረተሰብ ትናንት ጁማ በሀገር አቀፍ ደረጃ በአይነቱ ልዩና ከባድ ተቃውሞ ተደረገ። የጁማ አንቀጽ 27 ተቃውሞ በሚል የተሰየመው ይህ ልዩ ተቃውሞ በአዲስ አበባ በታላቁ አንዋር መስጂድና በክልል ባሉ መስጂዶች ተቃውሞ ተካሂዷል። መንግስት አንቀጽ 27ን ጨምሮ ሌሎች በህገ መንግስቱ የተቀመጡትን የህገ መንግስት አንቀጾችን በግልጽ እየጣሰ መሆኑን በማስመልከት በመላ ሀገሪቱ በተደረገው ተቃውሞ መንግስት ለህገ መንግስቱ ተገዢ እንዲሆንና ህገ መንግስትን አክብሮ እንዲያስከብር ተጠይቋል። ትናንት በተለይ በአንዋር መስጂድ በነበረው ተቃውሞ ከፍተኛ የህዝብ ቁጥር የታየበት ሲሆን የተቃውሞ ሂደትም ከኢዱና ከአረፋው ተቃውሞ በኋላ በአይነቱ ልዩና በጋለ ስሜት የተካሄደ ተቃውሞ እንደነበር የፍትህ ሬዲዮ ሪፖርተር ከስፍራው ዘግቧል። ባልደረባችን በታላቁ አንዋር መስጂድ ተገኝቶ እንደታዘበው ህዝቡ ከጁማ ስግደት በኋላ እጅ ለእጅ በመያያዝ ተክቢራ ያሰማ ሲሆን በመቀጠልም 27 ቁጥር የተጻፈበት ነጭ ወረቀት ወደ ላይ በማድረግ ምርጫው ህገ ወጥ ነው፣ የታሰሩት ይፈቱ፣ ህገ መንግስቱ ይከበር፣ ድምጻችን ይሰማ፣ ኢቲቪ ውሸታም፣ ዛሚ ኤፍኤም ውሸታም መንግስት የለም ወይ መንግስት የለም ወይ ሽብርተኞች አይደለንምና ሌሎች በርካታ መፈክሮች ተሰምተዋል። ተቃውሞውን በተመለከተ ወጣት ሐሊማ ጃቢር ለሪፖርተራችን እንደገለጸችው የሀገራችን ባለስልጣናት የህጎች ሁሉ የበላይ የሆነውን ህገ መንግስት በማናለብኝነት በግልጽ እየጣሱት እንደሆነና የዜጎችም የህግ ከለላ አደጋ ውስጥ እንደወደቀ ገልጻ የኢህአዴግ መንግስት በዚሁ ከቀጠለ ቀጣዩ የሀገሪቱ ህልውና እንደሚያስፈራ ጠቁማለች። መንግስት በማናለብኝነት በሃይማኖታችን ውስጥ አልቃ በመግባት ህገወጥ የመጅሊስ ምርጫና በግድ ያመጣሁላችሁን አስተምሮ ተቀበሉ ከማለቱም በላይ ይህንን ድርጊት አንቀበሉም ባሉ ዜጎች ላይ ከእስርና ማንገላታት አልፎ ግድያ ደረጃ መድረሱ የሀገሪቱ ህገ መንግስት ለመንግስት ዋጋ እንደሌለው ማሳያ ነው ስትል ሀሳቧን አጠቃላለች። ሌላው ተቃውሞውን አስመልክቶ ሪፖርተራችን ያነጋገረው የሂሳብ ባለሙያ የሆነው አቶ ኑር ሁሴን ሐጂ አህመድ በበኩሉ ከማንም በላይ ህገ መንግስቱን አክብሮ ማስከበር ያለበት መንግስት ቢሆንም በተጨባጭ እያየነው ያለው ግን ህዝብ ለህገ መንግስቱ ተቆርቋሪና ተሟጋች ሲሆን የኢህአዴግ መንግስት ግን በተቃራኒው ህገ መንግስቱን በመጨፍለቅ ዜጎች በሀገራቸው ደህንነት እንዳይሰማቸው እያደረገ ነው። ይህ ደግሞ ተራውን ብድና ካልሆነ ምንም ሊሆን አይችልም ሲል ገልጿል። አቶ ኑር ሁሴን ሀሳቡን በመቀጠል ህዝበ ሙስሊሙ ዓለም ባ ባደነቀውና በመሰከረለት ሁኔታ እጅግ ጨዋነትና ሰላማዊነት በተላበሰ ሁኔታ ህገ መንግስታዊ መብቱን ቢጠይቅም የሀገሪቱን ሰላም በማይፈልጉ አምባገነን ባለስልጣናት አማካኝነት እየተፈጸመ ያለው ህገ መንግስታዊ ጥሰት ግን ተባብሶ ቀጥሏል። ኢንሻአላህ ዱዓም እያደረግን ጥያቄዎቻችንን ምላሽ እስኪያገኙ ድረስ ተቃውሟችንን በጽናት እንቀጥላለን ሲል አስተያየቱን አጠቃሏል። ለህዳር 27 2005 ተቀጥረው የነበሩት ኮሚቴዎቻችንና ኡስታዞቻችን ፍርድ ቤት ሳይቀርቡ ቀሩ። ማረሚያ ቤቱ በበኩሉ እንዳቀርባቸው አልታዘዝኩም ብሏል። እንደተለመደው ሐሙስ ህዳር 27 ችሎቱን ለመከታተል የሀገር ውስጥና የውጭ ጋዜጠኞች እንዲሁም በርካታ ህዝብ በልደታ ፍርድ ቤት ተገኝተው የነበረ ቢሆንም ችሎቱ ባለመኖሩ ህዝቡ ወደ መጣበት ተመልሷል። ኋላ ላይ በወጣው መረጃ እንዳመለከቱት ችሎቱ ያልተሰየመበት ምክንያት ፍርድ ቤቱ የመሪዎቻችን ጠበቆች ያስገቡት መቃወሚያ በጽሁፍ ተገልብጦ ስላልደረሰኝ ውሳኔ ለመስጠት አልችልም በማለቱ ሲሆን በዚህም ምክንያት ቀድሞ በተሰጠ ትዕዛዝ መሰረት ማረሚያ ቤቱ ኮሚቴዎቻችንና ኡስታዞቻችን በእለቱ እንዳያቀርብ ተደርጓል። ማረሚያ ቤቱ ታሳሪዎቹን እንዳቀርብ ከፍርድ ቤት ትዕዛዝ አልተላለፈልኝም የሚል ምላሽ መስጠቱ ተሰምቷል። ፍርድ ቤቱ ጉዳዩን ለማየት ተለዋጭ ቀጠሮ ለታህሳስ 8 ሰጥቷል። የመንግስት ሹመኞች የሆኑት አዲሶቹ የመጅልስ አመራሮች ፍትህ ሬዲዮን በተመለከተ እንደተወያዩ ምንጮች ጠቆሙ። መደበኛ ባልሆነ ስብሰባው ላይ አንዳንድ የመጅልስ አመራሮች እንደተወያዩት አሁንም ከመካከላችን ሆነ ወደ ውጭ ወሬ የሚያቀብሉ ሰዎች እንዳሉ ምልክቶች እየታዩ ነው። ባለፈው ሳምንት በወጣችው ፍትህ ሬዲዮ ላይ መጅልሱን በተመለከተ የወጡት ወሬዎች ይህን ያመለክታሉ እንዳሉ ምንጮቹ አረጋግጠዋል። ፍትህ ሬዲዮንም በተመለከተ ሲናገሩ ሰለፍያ ያጋዜጣንና የሙስሊሞች ጉዳይ መጽሔትን ተገላገልን ብለን ተስፋ ባደረግንበት ጊዜ ፍትህ የምትባል ሬዲዮ ደግሞ አመጡብን ሲሉ ተሰምተዋል። ይህን ጉዳይም ከመንግስት ጋር ሊወያዩበት እንዳሰቡ ምንጮቹ አረጋግጠዋል። አንድ የአዲስ አበባ መጅልስ አመራር ለፍትህ ምንጮች እንደጠቆመው አንዳንዶች የመጅልስ አመራር አባላቶች ፍትህ ሬዲዮ ለስለ እናንተ አውጥታለች ሲባሉ በሞባይሉ የቀዳ ሰው ፈልገው እንዳደመጡትና ጉዳዩም እንዳሳሰባቸው ተናግረዋል። የፍትህ ሬዲዮ ስርጭት በሞባይል ሞባይል በመሆኑ ከጋዜጣ ይበልጥ ህዝብ ጋር የመድረስ ኃይል እንዳለው የተወያዩት የመጅሊስ ሰዎች በዚህ አይነት ስለ መጅሊሱ ሀሰት ቢያወሩም በህብረተሰቡ ስለሚታመኑ ከቀድሞ መጅልስ በከፋ እኛን ከህዝብ ሊለዩን ስለሚችሉ ጉዳዩን መንግስት ጋር ልንወያይበት ይገባል ሲሉ አቋም እንደወሰዱ የውስጥ ምንጮች አረጋግጠዋል። ሌሎች ደግሞ የፈለጉትን መጮህ ይችላሉ። ካሁን በኋላ ምን ሊያመጡ ሲሉ ጉዳዩን ለማቃለል የሞከሩ ሲሆን በእነዚህኞቹ ሰዎች ሀሳብ የተበሳጩት ደግሞ ስለ ሚዲያ ኃይል እውቀት የሌላቸው ሲሉ በገዛ ጓደኞቻቸው ላይ በሹክሹክታ ተሳልቀውባቸዋል። ይህ በእንዲህ እንዳለ የአወላያ ኮሌጅ መስጂድ ሁሉም ወቅት ሶላቶች እንዲሰገድበት ከመጅሊስ የድንገት መመሪያ መተላለፉ ተሰማ። እስከዛሬ ድረስ በመስጂዱ ከዙሁርና አሱር በስተቀር ጁማን ጨምሮ ሱብህ፣ መግሪብና ኢሻ እንዳይሰገድበት ተወስኖ እንደነበረ የሚታወቅ ሲሆን ፍትህ ሬዲዮ የዛሬ ሳምንት በአወላ መስጂድ ጁማን ጨምሮ ሱብህ፣ መግሪብና ኢሻ ሰላት እንደማይሰገድበት የሚያጋልጥ ዜና ይዛ ከወጣች በኋላ ግን በድንገት ከመጅሊሱ በወረደ ትዕዛዝ ሁሉም ሶላቶች እንዲሰገዱበት እንደተወሰነ ተነግሯል። ይህን ውሳኔ ተከትሎም ትናንት በአወሊያ መስጂድ ጁማ እንደተሰገደበት ታውቋል። ከዚህ በፊት በኮሌጁ ይሰጥ የነበረውና አሁን በአዲሱ መጅሊስ በመጅሊስ እንዲቋረጡ የተደረጉት የዲን እና የአረብኛ ትምህርቶች ግን እስካሁንም እንደታገዱ ታውቋል። መንግስት በደሴ ከተማ ሸዋበር መስጂድ ኢማም የሆኑትን ኡስታዝ ያቆት አብዱል መጅድ ላይ ክስ መሰረተ። ከደሴ ከተማ የተገኘው መረጃ እንደሚያሳየው መንግስት ኡስታዝ ያቆት አብዱል መጅድን ጨምሮ ሌሎች አራት ሙስሊሞች ላይ ነው ክስ የተመሰረተው። የክሶቹ ጭብጥ እንደሚያመለክተው ተከሳሾቹ ጥር 15 2004 ከቀኑ 3 ሰዓት ሲሆን በደሴ ከተማ ሸዋበር መስጂድ እንዲሁም የካቲት 17 ቀን 2004 በደሴ ከተማ ሸዋበር መስጂድ ውስጥ በሚገኘው መድረሳ ህዝብ በተሰበሰበበት ከጠዋቱ 2 ሰዓት ተኩል እጃቸው ካልተያያዙ ሌሎች ተከሳ ከአፍሳሾች ጋር በመሆን አህፋሽ የተባለ አስተምህሮ መንግስት አምጥተውብናል። ጂሃድ አውጀን ጦርነት እናንሳ በማለት በደሴ ከተማ 0102ና እና 03 ቀበሌዎች ላይ በመንቀሳቀስ በቀጥታ በመናገርና ታሪካዊ ቀን የሚል ጽሁፍ በማሰራጨት በመንግስትና ህዝብ ላይ የማነሳሳት ወንጀል እንደሆነ ክሱ ያስረዳል። አቃቤ ህግ በእነ ኡስታዝ ያቁት አብዱል መጂድ ላይ ያቀረበው ክስ ምን ያህል ሀሰት እንደሆነ የሚያሳየው ደግሞ ከክሱ ጋር ማስረጃ ብሎ ያቀረበው ሰነድ እንደሆነ ታውቋል። አቃቤ ህግ ይህን ያህል ክስ አቅርቦ ከክሱ ጋር በማስረጃነት ያቀረበው ማንፖስት እንዳደረገው የማይታወቅና ባለፈው ዓመት ጥቅምት 16 በዷና በጾም እናሳልፍ የሚል አራት ገጽ ጽሑፍ ከፌስቡክ ላይ download በማድረግ ነው። ፍትህ ሬዲዮ ጉዳዩን አስመልክታ አንድ የህግ ባለሙያ አነጋግራ የህግ ባለሙያ እንዳስረዱት በፌስቡክ የሚለቀቁ ጽሁፎች ማንም ሊለቃቸው የሚችሉ እንደሆኑና አንድን ሰው ከቤቱ ጎትቶ አውጥቶ አንተ እንተነህ ያንን ጽሁፍ የለቀቀው ብሎ ማለት ከህግ አንጻር ምንም ተቀባይነት የለውም ሲሉ ተናግረዋል። የህግ ባለሙያው ያይዘውም እንደገለጹት መንግስት አሊሞችና ዱዓቶችን ሆን ብሎ በሰበብ አስባቡ ለማሰር ስለሚፈልግ እንጂ እንደ ፌስቡክ ካሉ የማህበረሰብ ድረገጾች የተለቀቁ ጽሁፎችን ሰብስቦ ምንም የማያውቁ ምስኪን ሽማግሌዎችን ያንተ ስራ ነው ብሎ ማሰርና ማሸማቀቅ በዓለም ላይ ታይቶ የማይታወቅና ተቀባይነት የሌለው የህግ አካሄድ እንደሆነ አስምረውበታል። በሙስሊሙ ማህበረሰብ እየተደረጉ ያሉ የድምጻችን ይስማ ተቃውሞዎች አለመቆማቸው ከፍተኛ የመንግስት ባለስልጣናትን ማስጠነቁ ተሰማ። በመንግስት መዋቅር ስር በመንግስት መዋቅር ስር ያሉ አንድ ከፍተኛ የመንግስት ሹመኛ ለፍትህ ሬዲዮ ምንጮች እንደተናገሩት መንግስት የሙስሊሙ ጥያቄ እንዲዳፈንና ሙስሊሙ ህብረተሰብም ተስፋ ቆርጦ ትግሉን እንዲያቆም የተቻለውን ቢያደርግም ተቃውሞ አሁንም ድረስ መቆም አለመቻሉ አሳስቦታል። ትግሉ መስመሩን እንዲስት መንግስት ሀሰተኛ ፕሮፓጋንዳ ከመንዛት ጀምሮ ንጹሃን ሰዎችን ማሰርና መግደልና መግደል የደረሱ ጠንካራ እርምጃዎችን ቢወስድም ትግሉ ይበልጥ ተፋፍሞ ዓለም አቀፍ እውቅና ማግኘቱ መንግስትን እንዳስደነገጠውና በከፍተኛ ደረጃ ያሉ የመንግስት ባለስልጣናትም ጉዳዩን እየገመገሙት እንደሆነ ታውቋል። አሁንም ድረስ አብዛኛው የኢህአዴግ ባለስልጣናት የሙስሊሙን ጥያቄ በተመለከተ ምላሹ ኃይልና ግትርነትን የሚመርጡ ሲሆን ጥቂቶች ግን ከዚህ በኋላ ይህ መስመር ለመንግስት አደገኛ ሊሆን እንደሚችል እየተናገሩ ነው። እነሱ በፕሮፓጋንዳም ሆነ በሰላማዊነት በልጠውናል። ከዚህ በኋላ ኃይልን እንዳማራጭ ብንወስድ ማን ነው ፈርቶ ቁጭ የሚለው የሚል በመዘጋት ያስቀመጡ ሲሆን በእንቅርት ለጆሮ ደገፍ እንዲሉ ደግሞ ከደህንነት ክፍል በቀረበላቸው መረጃ መሰረት ተቃውሞውን ከሚያደርጉት ዘጠና ፐርሰንቶቹ ወጣቶች ሲሆኑ ከዘጠና ፐርሰንቶቹ ወጣቶች ውስጥም ስልሳ ሰባቱ የተማሩ ወጣቶች መሆናቸው ደግሞ ባለስልጣናቱን አስደንግጧል። አስር ፐርሰንት የሆኑት ከወጣትነት ያለፉ ቢሆንም ወጣቱን በመምከር የሚሳተፉ እንደሆኑ ባለስልጣናቱ ከተወያዩበትና ካሳሰባቸው ጉዳይ አንዱ ሆኖ ተገኝቷል ሲሉ ምንጮቹ መረጃውን ይፋ አድርገዋል። በዚህ የተነሳ በከፍተኛ ደረጃ ያሉ ባለስልጣናት መካከል መንግስት የሙስሊሞችን ጥያቄ እንደገና እንዲያጤነው ፍላጎት ያላቸው እንዳሉ በግምገማው የታየ ሲሆን አሁንም ድረስ በግትር አቋማቸው ሆነው የጸኑ ባለስልጣናት ግን የእነዚህን ሰዎች ሀሳብ በጽኑ እየተቃወመ ነው። ምንጮቹ በመጨረሻ እንዳስቀመጡት በየካቲት ወር ውስጥ የሚካሄደው የአዲስ አበባ ከተማ ምርጫ በደረሰ ቁጥር በጉዳዩ ዙሪያ በባለስልጣናቱ መካከል ልዩነታቸው እየሰፋ ሊመጣ እንደሚችል ግምታቸውን አስቀምጠዋል። በመጨረሻም የኢትዮጵያ መንግስት በሰላማዊ መንገድ ፍትህ እየጠየቁ ባሉ የሀገሪቱ ሙስሊሞች ላይ እየፈጸመ ያለውን ከልክ ያለፈ የህግ ጥሰት በመቃወም ለተባበሩት መንግስታት ድርጅት የሚገባ የፊርማ ማሰባሰቢያ ፒቲሽን ፎርም ተዘጋጀ። የፒቲሽኑ አሰባሳቢዎች እንደገለጹት የኢትዮጵያ ሙስሊሞች መንግስት አህባሽት የተባለውን አስተምህሮ ከሊባኖስ በማስመጣት በግድ እንዲቀበሉ ማድረጋቸውን በመቃወምና የመጅልስ መሪዎቻቸውን ራሳችን በቀጥታ እንምረጥ በማለት የሀገሪቱ ህግ በሚፈቅደው መሰረት ለ12 ተከታታይ ወራት ሰላማዊ በሆነ መንገድ ሃይማኖታዊ ጥያቄያቸው ምላሽ እንዲያገኝ ቢጠይቁም መንግስት በጸጥታ ኃይሎቹ አማካኝነት በሰላማዊ መንገድ ተቃውሟቸውን ባቀረቡ ዜጎች ላይ ኃይል ከመጠቀሙም በላይ በአሳሳና በገርባ የሰው ህይወት እንዲጠፋ ምክንያት ሆኗል ሲል በፊርማ ማሰባሰቢያ form ላይ ተገ ገልጿል። ዜናዋ በቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ከመንግስቱ የተሰጠን መብት አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የፍትህ አድማጮች በዛሬ የፍትህ ፕሮግራማችን ህገ መንግስቱ በጸደቀበት ዕለት በትላንትናው ዕለት አንቀጽ 27 አስመልክቶ ህዝበ ሙስሊሙ በአኗር መስጅድ በተለያዩ ክፍለ ሀገራት ከፍተኛ ተቃውሞ ማሰማቱ ይታወሳል። እኛም ይህን ምክንያት በማድረግ ከወቅቱ አንጻር የሚሄደውን ህገ መንግስት ለመሆኑ አንቀጽ 27 ይከበር ስንል ምን ማለታችን ነው? ምክንያቱም ህገ መንግስታዊ መብታችን ይከበር ስንል የትኛው አንቀጽ የትኛው ህግ ተጥሷል፣ የትኛው በተግባር ላይ አልዋለም የሚለውን በሰፊው እናብራራለን። ይህን የሚያብራራልን ዛሬ በእስር ላይ የሚገኘው ካሚል ሸምሱ ነው። ከመንግስቱን ለመንግስት ያስተማረ ተብሎ የተወደሰውን ካሚል ሽምሱን እኛም የካሚል ሽምሱን ድንቅ ንግግሮች በዛሬው ቆይታችን ይዘንላችሁ እንቀርባለን። መንግስቱ የተሰጠን መብት ሳይሸራረፍ ይቀበል። ኡስታዝ ሸምሱን አንድ ጥያቄ ልጠይቀው። ለመሆኑ ህገ መንግስት constitution ማለት ምን ማለት ነው? ህገ መንግስት ሲባል ደግሞ ጽኑ ሀሳብ ምንድን ነው? መንግስታትን የሚገድብ እንዳሻቸውን ጉዳቸውን እንዳይረግጡ የሚያግድ የዜጎችን መብት የሚያስከብር የመንግስታት የመሪዎችን ስለ ህገ መንግስት የበላይነት ምን ይላል? እናንተም 27 ቁጥርን ሁላችሁም ታስታውሳላችሁ። ለመሆኑ አንቀጽ 27ን ስንጠይቅ ከምን ተነስተን? አንቀጽ 27 ምን ይላል? ኡስታዝ ካሚል ይናገር። በህገመንግስቱ አንቀጽ 27 ላይ በግልጽ የተቀመጠው የሃይማኖት ነጻነትን የሚመለከት በግልጽ የተቀመጠ ነገር አለ። የሃይማኖት የእምነትና የአመለካከት ነጻነት ይላል አንቀጽ 27። አንዳንዶቻችን በአህባሺዝም ጠመ لکھے ہیں دیکھو አልነካም። የየትኛውንም ስርዓት አልተቃወምም። ህገ መንግስቱ ይከበር ጥያቄያችን ነው። አሁንም ህገ መንግስቱን እናስከብሩን እናስከብራለን የሚሉት አካላቶች ህገ መንግስቱን ያስብሩ፣ በእምነታችን ላይ ጣልቃ አይግቡበት። ይሄው ነው ጥያቄያችን። ሌላ ምንም ጥያቄ የለንም። አዎ የገቡ አካላቶች አሉ፣ ያውጡ። ትካሻችን ከብዶናል፣ እጃቸውን ያንሱልን። አይቀበላቸውም ከዚህ በኋላ ይህን ነው ልናምን የሚገባን ስለዚህ እያንዳንዱ ሰው ለመብቱ መቆም መቻል አለበት አንድ ተራ ጎረምሳ ደህንነት ነኝ ብሎ በህገ መንግስት ሽፋን ሊያሸማቅቀው ቢመጣ ማነህ ብሎ መያዝ ያለበት ያቀር ነው መብቱ የኔ መሆኑን ላረጋግጥ ይገባኛል ህገ መንግስቱ በሰጠን መብት የፈለግነውን የማምለክ የማመን መብት ስለዚህ አንተ ይህን አንተ ይህን እየተባለ ሊመረጥልን አይገባም ምናልባት ዛሬ እየመረጡን ያሉት የፖለቲካ መሪዎች ያባችንን ጥሩ ነው ብለው አምነውት ከሆነ አንዳንድ አይከተሉት ቅድሚያ እነሱ ያሉ ይሞክሩትና ከዛኛ እናየዋለን ብለው እነሱ ይሞክሩት አህባሽ ጥቅም ካለው ለሀገር የሚበጅ ለልማት የሚጠቅም ለእነሱ ለሰላማቸው የሚጠቅም ሆኖ ካመኑበት ይከተሉት እኛን ግን ንጹህ የሆነ የጠራ ምንጭ የመጣ ቁርአንና ሐዲስ አስተምሮታለንና ማንም የማይለውጠው ማንም የማይበርዘው። የህገ መንግስቱ አንቀጾች በምንና እንዴት ተናዱ? ማን ነው የናደው? ዛሬ ኮሚቴዎቻችን ህገ መንግስቱን ሊጥሱ የተባሉት ህገ መንግስቱን አስተምረዋል እንጂ አልጣሱም ስንል ከነ ምክንያት እንሞግታለን። ማንም ይምጣ ምንም ሙስሊሙ ማህበረሰብ ስለ መብቱ የትም ቦታ ቢሆን ዝም የሚልበት አንደበት አይኖረው እስከ መጨረሻው ለህዛ ድረስ የተሰጠው ህገ መንግስታዊ መብቱ ሳይሸራረፍ ማግኘት ያለበትን ነገር አግኝቶ መድረስ ያለበት ቦታ ላይ ይደርሳል። ይህ ጥያቄያችን እስከ መጨረሻው ድረስ ምላሽ ሊያገኝ ይገባል። ዛሬ አክራሪ፣ አሸባሪ፣ ህገ መንግስቱን ሊንዱ እየተባሉ የሚወነጀሉ ኮሚቴዎቻችን በሰረቃ ፕሮግራሞች ላይ ሲያስተምሩ የነበረው ህገ መንግስቱን ነበር። ህገ መንግስቱን በማስተማራቸው ሊወደሱ ሊከበሩ ሲገባ ዛሬ ግን ታስረዋል። እየተከታተላችሁ ያላችሁት የፍትህ ሬዲዮን ድምጽ ነው። አድማጮቻችን፣ ቀጥሎ የምናቀርብላችሁ ወንድም ነስረዲን በሰፈሩት ቁና መሰፈር አይቀርም በሚል ያዘጋጀውን ጽሑፍ ይሆናል። እንደሚከተለው ይቀርባል። ህግና ህገ መንግስት የፖሊሶችና ካድሮች ቃቃ መጫወቻ በሆነባት ሀገራችን ለምን ሰላማዊ ትግል አደረጋችሁ? ለምንስ መብት ለመጠየቅ ደፈራችሁ? በሚል ከተፈጸመብን ዘግናኝና ታሪክ አጉዳፊ ግፎች አንዱ የሰላማዊ ትግላችን መሪዎችና ዳኢዎቻችን መታሰር ነው። መታሰር ሲባል የአንድ ግለሰብ ነጻ እንቅስቃሴ ለጊዜው መገደብ እንደማለት ነው። ህጉ እንደሚነግረን ግፈኞቹ ደህንነቶችና በህግ መዋቅር ውስጥ የተሰገሰቡ ግብረ አበሮቻቸው ግን ብርቅዬ መሪዎቻችንን ማዕከላዊ በተሰኘው የሰብአዊ መብቶች ቄራ ውስጥ አፍነው በማሰቃየት ለመስማት እንኳን ዘግናኝ የሆነ ድብደባና ቶርቸር እንዳደረሱባቸው ከታማኝ ምንጮች ተረጋግጧል። ፈጣሪያቸውን በማይፈሩ ገራፊያኖች እጅ ስቃይ ውስጥ ገብተዋል። ያልሰሩትን ወንጀል ሰርተናል ብለው እንዲያምኑ ለማድረግ ተሞክሯል። እንግዲህ ይሄ ህግን አስፈጽማለሁ በሚለው የፌዴራል ፖሊስ መዋቅር ውስጥ በየዕለቱ የሚፈጸም ወንጀል ነው። ህግ በማያከብረው ህግ አስከባሪ የመሪዎቻችን ስቃይ መች በዚሁ የሚያበቃ ሆነ? ሁሉ የአካል አልፎ የሚቀርቡት ፍትህ የሚገኝበት ሳይሆን ካድሬዎች ሜዳ የሆነው የስሙላ ፍርድ ቤት አዳራሽ ነው። ፍትህ የነጠፈበት የሀገራችን ፍርድ ቤት ከአንዴም ብዙ ጊዜ ከገዢው ፓርቲ ጋር እየተባበረ የሚፈጽመውን ግፍ ሁላችንም ስንታዘብ ቆይተናል። ታዲያ እንደምን ከፍርድ ቤት ፍትህን ጠብቅ ከአሁን በፊት ከማዕከላዊ ምርመራ በኋላ ፍርድ ቤት የሚቀርቡ መንግስትን በማንኛውም መልኩ ሲቃወሙ የነበሩ ግለሰቦች ሲፈጸምባቸው የነበረውን ግፍ እንዴት እንረሳዋለን? በማዕከላዊ የደረሰባቸውን አሰቃቂ ድብደባ አጋልጠው ኧረ ህጉ ከለላ ይሆነን፣ ህገ መንግስታዊ መብታችን ይከበርልን ድብደባው ይቁምልን ሲሉ ለይስሙላ ካሁን በኋላ እንዳይመቱ ከሚል ለስላሳ የጓደኛ ተግሳጽ ጋር እንዲመለሱ የተደረጉት ወደዚያው መከረኛ የስቃይ ማጎሪያ ነው። ለዳግም ድብደባ ይኸው ራሱ ታሪክ የኛ ታሳሪዎችም አጋጥመዋል። ከሁሉ የሚገርመው ግን በዚህ መሰል ስቃይና ድብደባ በግድ ወንጀል ሰርቻለሁ የሚል ፊርማና የቶርቸር ቃል እየተቀበለ ብዙዎቹን ለረዥም ዓመታት እስር ሲዳርግ መቆየቱ ነው። እስቲ ያስቡት፣ አንድ ኪን ሰው እኮ በኤሌክትሪክ እየተጠበሰ እና አጥንቱ እየተሰባበረ ሰውነቱ እየተጨመቀና አጥሩ እየተቀነቀለ ቢሰቃይ ያልሰራው ወንጀል ብቻ ሳይሆን ሊሰራ የማይችለውንም ወንጀል ቢሆን ሊናዘጥ ይችላል። ፍትህ ግን በዚህ ሊገኝ አይችልም። ሰዎቹን ገልብጦ በመግረፍና ራቆታቸውን ቀዝቃዛ ውስጥ በመዘፍዘፍ ቂምና የታሪክ ተወቃሽነት ይተረፍ ይሆን እንጂ ፍትህ አይሰፍንም። ህግ በሚጥሱ ፖሊሶች ነን ባዮች የተከበበ ሰው ከቶ እንደምን ህግን የማክበር ተነሳሽነት ሊያዳብር ይችላል? የሰላማዊ ትግላችን ብርቅዬ መሪዎች እስካሁን ለበርካታ ወራት ያለምንም በቂ ምክንያት በእስር እንዲቆዩ ሲደረግ ጥርስ እንደሌለው አንበሳ በዝምታ ሲመለከት የነበረው የስሙላው ፍርድ ቤት ዛሬም መሪዎቻችንን በተደጋጋሚ ቀጠሮ እያመላለሰ ቤተሰቦቻቸውን እያጉላላ ነው። ህገ መንግስቱን በግልጽ የጣፈ ክስ መቅረቡ በተጨባጭ ተረጋግጦ ሳለ ክሱን ዘግቶ አቃቢ ህጎችም ፍጾ በነጻ ማሰናበት ሲገባው ፍርድ ቤቱ ግን መቃወሚያ በጽሁፍ አልደረሰኝም በሚል አሳፋሪ ሰበብ አሁንም ውሳኔውን ሲያዘገይ እያየነው ነው። ምክንያቱ ግልጽ ነው። ፍርድ ቤቱ ህጉ አልጠፋውም። የህገ መንግስት አንቀጾችም ሆኑ ማብራሪያዎች ሁሉ በእጆቹ ናቸው። እንዴት ፍትሐዊ ፍርድ መፍረድ እንደሚችል ያውቃል። ግን አለቃው ህጉና ህገ መንግስቱ መሆን ካከተመ ቆይቷልና ከካድሬውና አለቆች ትእዛዝ እየጠበቀ ነው። ምን ብዬ ልፍረድ ንገሩኝ እንጂ እያለ ነው። ህጋዊ ሳይሆን ፖለቲካዊ ውሳኔ እየጠበቀ ነው። አያሳፍርምን? ፍርድ ቤቶችና የተከበሩ ዳኞች በመርማሪዎችና ገራፊዎች ሹፌሮች ሲንቀሳቀሱ ማየት አያሳዝንምን? የሀገራችን የይስሙላ ፍርድ ቤትና ሰራተኞቹ ሆይ ነገሩን ቀለል እናደርግላችሁ። ምንም ብታመላልሱ፣ ምንም ብታጉላሉ፣ ምንም ብትፈርዱ ህዝብ ልታሳምኑ ግን አትችሉም። መሪዎቻችን ወንጀለኞች አለመሆናቸውን ልቅም አድርገን እናውቃለን። ምላችሁ ተገዝጣችሁ ፍትህን ልታሰፍኑ ቃል ገብታችሁ ከተረከባችሁት ፍትህ የማጸን ህዝባዊ ኃላፊነት ስትቀልዱበት ካድሬና ደህንነት ለማስደሰት አንቀጾችን እያጣመማችሁ ስታገላብቱት ዛሬ አቅማተን ምንም ክፉ ባይነካችሁም ከህሊናችሁ ወቀታ ግን በፍጹም እንደማታመልጡ አረጋግጠን እንነግራችኋለን። ግን ግን ቀን ግፍ እየሰራ የሚውል አእምሮ በምድር የሚገባውን ሳያገኝ ቀን አይጨልምም። ነገ ታሪክ ተቀይሮ ሁኔታዎች ሲለዋወጡ ደግሞ እናንተ በተራችሁ ፍርድ ቤት ትቀርባላችሁ። ዛሬ በግፍ እስር ቤት የምትልኳቸውን ጽሀን መዘዝ ነገ ይከተላችኋል። በፍጹም አትርሱ። መሪዎቻችንን ፍትህ ብትነፍጓቸው የነፈጋችሁት እኛኑ ነው። እኛ ደግሞ ግለሰቦች ሳንሆን ህዝቦች ነን። ህዝቦች ጥቂት አክራሪዎች ሳንሆን ኢትዮጵያውያን ሙስሊሞች። ህዝብን የበደለ ደግሞ ህዝብ እጅ ሳይወድቅ አይቀርም። only a matter of time ይላሉ ፈረንጆች። በፈሩት ቁና መጽመራይ ውድ የኢትዮጵያ ሙስሊሞች እንግዲህ እንደዚህ አይነት ግፎችን እያስተናገድን ነው ያለነው። መብቴን ያለ ሁሉ አሸባሪ የተባለ ግፋዊ ድብደባ እያስተናገደ ነው። እናም ይህንን በደል ለማስወገድ ሁሉም ሙስሊም ነቅቶ መስራት ይኖርበታል። በተደራጀና በተቀናጀ መልኩ በመስራት ትግሉን የበለጠ ማጠናከር አለብን። ለዚህም አንድ ለአስር መደራጀት በሚል ሰፊ ፕሮጀክት ተቀርጾ መንቀሳቀስ ተጀምሯል። የመደራጀቱ ዓላማ ምን እንደሆነና በምን መልኩ እንደምንደራጅ ቀጥሎ እናቀርባለን። ሁሉም ሙስሊም ይህንን ከሰማበት ጊዜ ጀምሮ ወደ ተግባር በመግባት ሁሉም እንዲደራጅ በአላህ ስም እንጠይቃለን። አሁን ወደ መንሱርና ከሪም ውይይት አመራችኋለሁ። ሰላም አለይኩም መንሱር፣ ጥሪያችንን አክብረህ ስለተገኘ በአላህ ስም እናመሰግናለን። ወአለይኩም ሰላም። እኔም ይህን እድል ስለሰጣችሁኝ በአላህ ስም አመሰግናለሁ። መንሱር፣ የተሰጠን ሰዓት አጭር ስለሆነ ወደ ዋናው ነጥባችን በቀጥታ የምናመር አንድ ለአስር መደራጀት በሚል ሰፊ ፕሮጀክት ተቀርጾ ሙስሊሙ ህብረተሰብ በመንቀሳቀስ ይገኝ መደራጀቱ ለምን አስፈለገ? ምን ጥቅም አለ? እስቲ አጠር አድርገህ እንደሚታወቀው እኛ ኢትዮጵያው ሙስሊሞች በሰላማዊ መንገድ መታገል ከጀመርን አንድ አመት ሊሞላን ነው። በዚህ የትግል ጉዟችንን ብዙ ውጣ ውረዶችን አሳልፈናል። መንግስት የጠየቅነውን ጥያቄ ከመመለስ ይልቅ ጭቆናውን አጠናክሮ እንደቀጠለ ነው። በመሆኑም የመረጃ ምንጮችን በመዝጋትና በማፈንም እውነታው እንዳይጋለጥ እያደረገ ያለው። በዚህ ምክንያት አብዛኛው ሰው ቶሎ መረጃ ስለማይደርሰው በዚያ ሰዓት ተከስቶ ስለነበረው ክስተት መረጃ አይኖረውም። ደግሞ ትግላችንን በተፈለገው ፍጥነት ማስኬድ እንዳንችል አድርጎናል። ይህን ችግር ለመፍታት መደራጀት የግድ ያስፈልገናል። እንዲሁም ስለ ትግሉ ሁሉም ሰው እኩል ግንዛቤ የለውም። ሁሉም ሰው እኩል ግንዛቤ እንዲኖረው ተደራጅተን መወያየትና ለትግላችን በምን መልኩ አስተዋጽኦ ማበርከት አለብን በሚል መነጋገር ያስፈልገናል። በአጠቃላይ ሙስሊሙ ህብረተሰብ ትግሉን ለማጠናከር እና ፈጣን የመረጃ ፍሰት ኔትወርክ እንዲሆን በመታሰብ ነው መደራጀት ያስፈለገው? እሺ አንድ ለአስር መደራጀት ማለት ምን ማለት ነው? እንዴት ነው የምንደራጀው? አንድ ለአስር ያስባለው አስር ሰዎችን በስሩ ያጠቃለለ ማለት አይደለም። ለአጠራር መቼ ዘንድ ነው አንድ ለአስር መደራጀት የሚል ስያሜ የተሰጠው። አደረጃጀቱ እንዴት ነው የሚሆነው? አንድ ሰው አለ። እሱ በጣም የሚያምናቸውን ሶስት ሰዎች ይመርጥና ይይዛል። እነዚህ ሶስት ሰዎች ደግሞ እያንዳንዳቸው ለሌሎች ሶስት ሰዎች ሶስት ሰዎችን ሌላ ሶስት ሰዎችን ይይዛሉ። እንደዚህ እያለ ይቀጥላል። በመጀመሪያው ልጅ ኃላፊነት ሶስት ሰዎችን መያዝና የያዛቸውን ሶስት ሰዎች ለሌሎች ሶስት በያዛቸው ከስራቸው በያዟቸው ሶስት ሰዎች መያዛቸውን ማረጋገጥ ነው። ይህ ማለት በቀጥታ ለሶስት ሰዎች ኃላፊነት አለበት። በተዘዋሪ ደግሞ የያዛቸው ሶስት ሰዎች ለመረጣቸው ዘጠኝ ሰዎች ኃላፊነት አለበት ማለት ነው። ከዚህ በኋላ ለሚቀጥለው ትስስር ኃላፊነት የለበትም። ይህ አደረጃጀት በሚሰራበት ጊዜ በቅድሚያ አንተ ራስህን ለዲንህ ስትል ትክክለኛ መረጃዎችን እና ለሙስሊሙ ህብረተሰብ ማንኛውንም ጠቃሚ ነገሮችን ለማግኘት ጥረት አድርገህ ለሌሎች ለማካፈል መጣር ይኖርብሃል። በመጀመሪያ ራስን ዝግጁ ማድረግ ነው። ቀጥሎ የኔ የምትላቸው የምታምናቸው እንደኔ ሆነው እነሱም አደረጃጀቱን ሊተገብሩ የሚችሉ ብለህ የምትገምታቸውን ሶስት ሰዎች ማዘጋጀት አለብህ። ይህ ነው እንግዲህ በአጭሩ። በዚህ አደረጃጀት ውስጥ እያንዳንዳችን ምን ምን ኃላፊነት ነው ጥሩ። ያው እንደምታውቀው ብዙ ኃላፊነት አለብህ። ብዙ ታጋዮችን የማፍራት ስለሆነ አንደኛ ሁልጊዜ ለመረጥካቸው ሶስት ሰዎች ሳትሰለች ማንኛውንም መረጃ በማካፈል ኃላፊነትህን መወጣት ይኖርብሃል። በሁለተኛ ደረጃ ለሶስቱ ሰዎችህን ልክ አንተ እንዳደረከው ሌሎች ሶስት ሶስት ሰዎች ከራሳቸው እንዲይዙ ማድረግና ኃላፊነቱን እንዲወጡ ማስተማር ነው። ሶስተኛው ሁሉ ጊዜ የነገርካቸውን መልእክት እነሱም ከስር ላሏቸው ሰዎች ማስተላለፋቸውን ከቃላቸው ማረጋገጥ ነው። ማለትም ሶስት ሰው ይዘው እየሰሩ መሆኑን ካረጋገጥ በቂ ነው፣ ጫና እንዳይበዛና ለደህንነት ሲባል። አራተኛው የወቅቱ አሚሮቻችን ማለትም ከድምጻችን ይሰማ የፌስቡክ ገጽ ትዕዛዞችን ተቀብሎ ለመረጥካቸው ሰዎች ሁሌም ያለውን አዲስ ነገር ማሳወቅ ነው። አምስተኛው ትግላችንን በተመለከተ አንተ ያወካቸውን ነገሮች ቶሎ ለማስተላለፍ ለራስህ ቃል መግባት። ለምሳሌ ፍትህ ሬዲዮ ዛሬ ፕሮግራም ለቃ ከሆነ በአካል ወይም ወዲያውኑ ደውለ ፍትህ ሬዲዮ ስርጭቷን ለቃለች፣ download አድርገህ ለምታውቃቸው ሰዎች ወይም በስርህ ሊያስካቸው ሰዎች አስተላልፍ ብለህ መናገር ነው። ሁሉም ሰው ይህንን ሲያደርግ መረጃው በምን ያህል ፍጥነት እንደሚዳረስ መገመት አያዳግትም። ሌላው ከስር ያሉትን ሶስት ሰዎች ሶስት ሰው መያዛቸው ብቻ ሳይሆን ከስር የያዟቸውም ሶስት ሰዎች ሶስት ሰው መያዝ ማስተማር እንዳለባቸው ለሶስቱ ሰዎችህ ማሳወቅ ማሳወቅና በአንተ በኩል ያለው ትስስር በቻልኩ አቅም ወጥ ፍሬያማ የሆነ ትስስር መፍጠርን መከታተል ልትሰራቸው የሚገቡ ኃላፊነቶች ናቸው። በዚህ መልኩ ከተደራጀን በኋላ መረጃዎችን በምን መልኩ መቀባበል እንችላለን? ጥሩ መረጃዎችን በተለያዩ ዘዴዎች መቀባበል ይቻላል። ለምሳሌ በአካል፣ በኢሜል በፌስቡክ እና በማንኛውም የመረጃ መቀበያ ዘዴዎች። ግን የያዛቸውን ሰዎች ማግኘት ሲፈልግ በአካል ወይም በስልክ ማግኘት የሚችላቸው መሆን አለባቸው። ምክንያቱም በፌስቡክ ብቻ የምታገኘውን ሰው መያዝ አትችልም። ምክንያቱም አስቸኳይ መልእክት ቢኖር ማድረስ አትችልም። እንዲሁም ፌስቡክ ቢዘጋ እንኳ ትስስሩ መቆም ስለሌለበት የምንይዛቸው ሰዎች በአካል ወይም በስልክ የምናገኛቸው መሆን አለባቸው። ሌላው በትስስሩ ጥንቃቄ ልታደርግና መቆጠብ የሚኖርበት ነገሮች ይኖራሉ። ይህም ማለት ያለህን አደረጃጀት ወይም የኔ ሶስት ሰዎች እከሌ እከሌ ብለህ ለማንም ማሳወቅ የለብህም። ለራስህና ለአላህ ብቻ መሆን አለበት። እንዲሁም በደንብ ምንነቱን የማታውቀው ሰው ከማታውቀው ሰው ጋር መደራጀት የለብህም። እንደራጅ ብሎ ቢጠይቅ እንኳን እኔም ሌላ ሰው ይዞኛል፣ ሌላ ሰው ፈልግ ብለህ መመለስ አለብህ። ይህ አደረጃጀት በመንግስት ላይ ከፍተኛ ተጽዕኖ ማሳደሩ አይቀርም። ምክንያቱም ይህ አደረጃጀት ሁሉንም ሙስሊም በትግሉ ንቁ ተሳታፊ እንዲሆኑ የሚያነሳሳ ነው። ትስስሩ ደግሞ በጣም የተጠላለፈ ስለሚሆን በትም አንድ ሰው ከብዙ ሰዎች ስር ሊሆን ስለሚችል ትስስሩ በጣም የጠነከረና የመረጃ ፍሰቱ ፈጣን ይሆናል። እንዲሁም መንግስት የትስስሩን መነሻ ላገኝ ቢል ሊያገኘ አይችልም። ሰላይ ቢልክ እንኳን ማን ማንንም እንደያዘ ማወቅ አይችልም። ምክንያቱም ተፈሰሩ በቤተሰብና በታማኝ ጓደኝነት ላይ ብቻ የተመሰረተ ስለሆነ ነው። እዚህ ላይ ተፈሰሩ በቤተሰብ የተመሰረተ ስለሆነ ሲባል አንድ ቤት የሚኖሩ እዚያው ተፈሰሩ ይፍጠሩ ማለት አይደለም። በተለያዩ አካባቢ የሚኖሩ ቤተሰቦች ቤተሰቦቻቸውን መያዝ ይችላሉ። ለምሳሌ አንተ ያለው አዲስ አበባ ከሆነና እህት ያለችው ናዝሬት ከሆነ እህትህ መያዝ ትችላለህ። በየጊዜው በስልክ እየደወልክ መንገር ያለብህን ነገር ትነግራታለህ። በቤተሰብ ሲባል ይህን ለማለት ተፈልጎ ነው። ይህ አደረጃጀት እንግዲህ በጣም ቀላል ግን ከፍተኛ ለውጥ ሊያመጣ የሚችል የትግል ስልት ነው። የጀመርነውን ትግል የህልውና ጉዳይ መሆኑን ተረድተን ሁላችንም ተደራጅተን ለዲናችን መስራት ይጠበቅብናል። ለሰጠህን ማብራሪያ በአላህ ስም እናመሰግናለን። አድማጮቻችን በዚህ አጭር ውይይት ሁሉም ነገር ማካተት ባይቻልም አንድ ለአስር መደራጀት በሚለው ላይ ጥሩ ሀሳብ እንዳገኛችሁ ተስፋ እናደርጋለን። ወደ ተግባራዊነት ዛሬውን እንደሚገባ በድጋሚ እያስታወስን እነሰናበታችኋለን። ሰላም አለይኩም። ውድ የኢትዮጵያ ሙስሊሞች እየደረሰብን ያለውን ግፍና ስቃይ ለማስወገድ ከመቼውም በላይ እጅ ለእጅ ተያይዘን ለመብታችን የምንጮህበት ጊዜ ላይ ነው ያለነው። ሁላችንም የምናምናቸውን ሶስት ሶስት ሰዎች በመያዝ አንድ ለአስር በመደራጀት የበኩላችንን ጥረት ማድረግ አለብን። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች የእስካሁኖቹ ነበሩ። ቀጣይ በሌላ ፕሮግራም እስከምንገናኝ እዚህ ላይ እሰናበታችኋለሁ። والسلام عليكم ورحمة الله وبركاته